الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم من بلدنا ها؟ بسم الله الرحمن الرحيم وعن ابي امامه رضي الله تعالى عنه عن النبي صلى الله عليه وسلم قال من شفع لاخي من شفع لاخيه ወንድሙን ያስታረቀና ለሱ እርቅ ያደረገ ሰው ያማለደ ሰው ማለት ነው። ለአንድ ወንድሙ ከሌላ አካል ጋር ያማለደው ስራም እንዳገኝ ይሁን የሆነ ነገር እንድታካለት የሚፈልገው ነገር እንድታካለት ከሌላ ሰው ጋር ያማለደ ሰው ሸፋዓተን የሆነ ማማለድን ያማለደ ሰው ፈኡህዲየ ለሁ ሀድየቱን አለይሃ አው ፈአህዳ ለሁ ላከለት ስጦታ ሀዲየተን ስጦታ ላከለት አለይሃ በዛች ባስታረቀው ነገር ላይ ስጦታ አላከለት። ፈቀቢልሃ አስታራጩ አማላጁ አካል ከተቀበለ ያንን ገንዘብ ፈቀድ አታ ባበን አዘይመን ታላቅን በር መጥቷል ሰርቷል ማለት ነው። ምን አብዋቢ ሪባ ከሪባ በሮች አንዱን ትልቁን በር ፈጽሞታል አድርጓል ማለት ነው። መን ሸፋ ለአኺ ለወንድሙ ያማለደ ለጓደኛው ለወንድሙ ለአንድ ሙስሊም ወንድሙ ያማለደ አካል ሸፋዓተን ማማለድን ስራ በማግኘትም ይሁን በገበያም ይሁን በተለያየ በማንኛውም አስፈላጊ በሆነ ነገር ሸፋዓ ሆነና አማለደውና ከሆነ አጋር ጋር እንዲገናኝ አደረገው። በዛች ላይ ስጦታ ሲሰጠው ይህ የተማለደው አካል በአህዳ ሀዲየተን ሀዲያ ከሰጠው ፈቀዲላ እና እሺ ብሎ ከተቀበለ ፈቀድ አሳባበን አዚመን ታላቅን ነገር ፈጽሟል። ምን አብዋብ ሪባ የሪባ በርን ፈጽሟል፣ ሪባን ሰርቷል ይላሉ። ወዳሊከ ሊአነ ሪባ ሪባ ማለት ጭማሪ ወይንም ዚያዳ መቀበል ያለ ዒወድ ማለት ነው። ይሄንኛውም ያንን ያስዛል። ለምሳሌ ስራ ለሚያስገባን አካል ወይንም የሆነ ነገር ለሚያደርግ አካል መስጠት ማለት አደጋ መፍጠር ነው። ምን አይነት አለ ሀዲያ በምንሰጥበት ሰዓት ቢሞቃ ቢገይር ሙቃበለቲ ሸይን ነው። እኛ የሌለንን ነገር ጨማምሮ ምን ብሎ ምን ብሎ ምን ሊያደርግ ይችላል? የሆነ ቦታ ሊያደርግ ይችላል ማለት ለሰውየው እኛ አማላጭ ሆኖ ለሆነ አካል ለሚያቀርብ ለሚያቀርበን አካል ሰንቲም የምንሰጥና የሚቀበል ከሆነ የሚያደርገው ነገር ሁሉ በሐቅ ላይ የተመሰረተ አይደለም። ብዙውን ጊዜ እንደ ጉቦ ማለት ነው። እንደ ጉቦ ማለት ነው። መጨረሻ ላይ ነው የሚቀበለው። ይሄ ይሄ መጨረሻ ላይ ነው የሚቀበለው። ስለዚህ ፈቀድ አታ ፈጽሟል። ባበን ዐዚመን ትልቅን በር ሰጥቷል። ምን አብዋብ ሪባ ከሪባ በር አንድ ትልቁን በር ፈጽሞታል ማለት ነው። ሪባ የሆነ ነገር በሆነ ነገር ማቀያር ወይንም መጥማት የእህል መሰል ነገራቶች በስፍርም ይሁን በሚዛንም ይሁን ማበላለጥ ወይ ሰንቲምና ሰንቲምን ነበር አይደለም? ይህም ራሱ አንድ ሪባ በር ነው። ሰባ ሶስት ብሮች ያሉት ብለናል። እናትን ማግባት ትንሹ ሲሆን የወንድምን ክብር መንካት ትልቁ በር ነው ብለናል አይደል? ይሄ ራሱ ከሪባ ውስጥ ነው የሚመደበው። መሐረማት ነገር ማለት ነው በአጠቃላይ እዛው የሚያብራራው መታደስ وعن عبد الله بن عمرو بن العاص رضي الله تعالى عنهما من ይላሉ ቃል لعن رسول الله صلى الله عليه وسلم ነብዩ ተራግመዋል አራሺ ጉቦ ከፋይን ወልሙርተሺ ጉቦ ተቀባይንም ነብዩ አለይሂ ሰላቱ ወሰላም ረግመዋቸዋል ከላይ ያለውን ያብራራልና ያንኛውም አንድ ሰው በሚያማልድበት ሰዓት አማላጅ ሆኖ ቀርቦ እያለ ገንዘብ ከሚያማልደው አካል የሚቀበል ከሆነ ሪባ ሰራ ነው የሚባለው። በጣም መጥፎ ሐራም ነገር ሰርቷል ማለት ነው። ክልክል ነው። አንተ ሰዎችን አቀራርበህ ስጦታ ስጥ መቀበል የለብህም። ክልክል ነው። ተጋባናል? አልገባችሁም? አልገባችሁማ? መንሸፋ ለአኺሂ ለወንድሙ ያማለደ ስራ በማስገባት ማማለድ እኮ ማለት በሁለት ሰዎች መካከል ማቀራረብ ማለት ነው። አንድ የሆነን ሰው የሆነ ደረጃ የሚፈልገውን ነገር እንዳገኝ ማድረግ መካከል ጣልቃ ገብቶ ለሱ ወሲጥ ሆኖ ሆነ ቦታ ማድረስ ማለት ነው። ሸፊዕ መሆን ማለት ነው። ሰዎቹ ተጣልቶ ይሆናል ስታስታርቅ፣ እዛኛው ጋር ለምን አቀራረብከው? ይህንኛው ደስ አለውና እንኳንም አንተ በመኖርህ እዚህ ደረጃ ደረስክ ብሎ ስጦታ ሀዲያ በዛች በሸፋዋ ምክንያት ከሆነ የሰጠህ መቀበል የለብህም፣ ክልክል ነው። ለምን የሚገርም በር ነው የሚከፈው። በዚህ ስራ ላይ አንተ ጉቦ ተቀባይ ነው የምትሆነው። ወደ መሐረማትን የሚገፋፈው አደጋ ነው። አሁንም አልገባችም። መንሸፋ ለአኺ ሸፋዓተን የሆነ ማማለድን ያማለደ ፈአህዳ ለው ሀዲየተን ስጦታ ተላከለት አለይሃ በዛች በማቃረቡና አማላጅ በመሆኑ ላይ ስጦታ ቢሰጠው ያ የተማለደው አካል ወይንም አማልዶ የተደረገለት አካል ፈቀዲላ አማላጅ ሰውዬ ከተቀበለ ፈቀድ አታባበን ዐዚመን ትልቅ ነገር ፈጽሟል። ምን አብዋብ ሪባ ማለት ነው። ሁለተኛው ሐዲስ አን አምር ብን አስ ረዲየላሁ ተዓላ አንሁ عن عبد الله بن عمرو بن العاص رضي الله تعالى عنهما قال لعن رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ተራግመዋል። አራሺ ጉቦ ሰጪን ወልሙርተሺ እንዲሁም ሙስና ተቀባዩ ሙስና ሰጪውንም ሙስና ተቀባዩንም ሁለቱንም ነብዩ አለይሂ ሰላቱ ወሰላም ረግመዋቸዋል። ወልወሲጥ በይነሁማ አይስተፊሩ በይነሁማ በመካከልም ላይ ሁለቱን ጉቦ የሚቀባበሉ ሰዎችንም ያገናኘውንም ነብዩ ረግመውታል። በመካከል ላይ ያለው አሁን ሁለት ጫፎች ናቸው የተረገሙት። ጉቦ ከፋይና ጉቦ ተቀባይ ወይም ሙስና ሰጪውና ሙስና ተቀባዩ ናቸው የተረገሙ። ወላኪን ማንም ተረግሟል። ሁለቱም ጉቦ ሰጪና ተቀባዩንም የሚያገናኙ አካል ራሱ ተረግሟል። የለም ይህ አይነት አለ። ጉቦ መስጠት ግን ሐቅህን ለማስመለስ ከሆነ አባይ ፈቀደ ያለብህን ነገር አንተ ሰው ላይ ሀቅ ኑሮ ያንን ነገር ጉቦ ካልከፈልክ እንጂ የማታገኘው ነገር ከሆነ ትከፍላለህ። ያለ ሀቅ በሰዎች ላይ ለማስፈረድ ከሆነ የሰዎችን ንብረት ወደ አንተ ለማምጣት ከሆነ የማይገባህን ነገር በአንተ እጅ ለማስገባት ከሆነ አይቻልም። እሱ አይቻልም። ሀታ ስራ ለመግባት ይላል። ስራ ለመግባት ጉቦ ከፍለህ ወይንም ሙስና ከፍለህ ስትገባ ሰውየው ያንተን ትልቅነት ሌላ የተሻለ እያለ የሚያስገባ ከሆነ ክልክል ነው። ይሄም ከልክለዋል። እድልህን ጠብቀኝ። ተጋባን። ምን እኮ ክልክል ነው። ማለት ከነሱ እንትን ማግኘት የምናገኘው ነገር አለ። የማይገባንም ማስፈረር ነው እ ለሌላ ቦታ ዶርም ትይዛለህ ነው እዛው ነው የምንሆነው። የአጋጣሚ ምንድነው ከክርስቲያኖች ተለይተን አንድ ላይ ለመሆን እስላማዊ አካሄዳችን እንትን ለማለት ነው። የገዛ ነው በዛ ነው። ይሄንኛው ሙስና ውስጥ ነገር አለ። ያንኛው አንተ ማለት ካንተ የተሻለ እያለ እዚህ ላይ ጥቅም ላይ ስራው ላይ የምናወዳደረው ነገር አለ። መንሆ አውላ ሚንሁ ከሱ የተሻለ አካል እያለ እሱ ቀድሞ ለመግባት የሚያደርገው ጥረት ነው። ይሄ ክልክል ነው። ይሄ ክልክል ይሆናል። ሐታ ወለው ሐታ ወለው ካነ አራሺ ሙዕጢ አረሽዋ ጉቦ ከፋይ ወልሙርተሺ ጉቦ ተቀባይ አኺዱሁማ ወረሽዋ በዝሉል ማል ቢህ ኢላ ባጢልን ወደ መጥፎ ነገር ለመድረስ የምናደርገው የምንከፍለው ክፍያ ማለት ነው። ኢላ ባጢል ኢላ ባጢል መጥፎ ነገር ወደ መጥፎ ነገር የምንደርስበት ነገር ከሆነ ነው ሙስና ክልክል የሚሆነ የሰዎችን ሀቅ ለኛ ለማስፈረድ ወይንም ደግሞ ሰዎች አብለው በውሸት እንዲመሰክሩልን የማይገባንን ነገር ለማግኘት የምንከፍለው የሚገባንን ነገር ለማግኘት ግን በሱ እንጂ የማናገኝ ከሆነ እንከፍላለን። ክልክል አይሆንም፣ ሐራም አይሆንም። ወይ ንብረትህን ለማስመለስ የሰው ሐቅ ላይ አንተ በሰው ሐቅ ላይ ከፍለ ለአንተ እንዲፈረድልህ ማድረግ ክልክል ነው። ኦኬ ምን እንዴት ግዴታ ከሆነ የማይገባውን ነገር እኔ አንድ ምን ጃን ነገር ምን ነገር አስባለሁ መሰላችሁ ለሰውየው ይገባል አይገባም የማይገባውን ነገር እንዳገኝ የሚከፍለው ክፍያ ሐራም ነው። የሚቀበለውም ሰውዬ ሐራም እየሰራ ነው። የሚያገናኛቸውም ሰውዬ ሐራም እየሰራ ነው። ከፍሎ የሚያገኘው ሰውዬ ይገባዋል ወይስ አይገባውም? ይሄን ነገር ማግኘት እያለበት ነው ጉቦ የከፈለው። ማግኘት የሌለበትን ነገር እንዳገኝ ከሆነ ሐራም ነው። ለዚህ ነው እስራ ቦታ ላይ መወበህ ብለው እንትን ግን ወዳኢፍ አልሁኩምያ መንግስት መስሪያ ቤት ራሱ ለመግባት የተሻለ ነገር ለማግኘት ሌላ ከሱ የተሻለ እያለ ቦታው ላይ የማይገባ ነገር ለማግኘት የተለያየ position ላይ ለመድረስ የሚከፍለው ክፍያ አታሱ ሐራም ነው ነው ምንም ነገር ፈትዋ ይሰጣል። ምክንያቱም ጉቦ የሚከፈለው የሚቀበለው አካል አንተን ጥሩ ውበት ያለ አድርጎ ነው የሚያቀርበው ቦታው ላይ ቦታው ላይ ለምን ገንዘብ ተከፍሎታል። ገንዘብ ያልከፈለ ሌላ አካል በእውቀት የተሻለ እያለ ያንተ የራስ እስኪ እንትን ቢሆን እንመልከተው። ሌላ ቦታ ተውት። እሺ አንተ የግል ድርጅት ቢኖር አንተ የወከልከውና የአንተን ድርጅት የሚያንቀሳቅሰው አካል በገንዘብ በሙስና የተያዘ ከሆነ አንተ ድርጅት ውስጥ የሚቀጥር በምን አይነት ሰው ነው? ዘመዶቹን ነው። ጥሩ የተሻለ አካል አይደለም የሚያመጣብህ። እዛ ላይ እንቃጠላለን አይደል? ሌላም ቦታ እንደዚህ ክልክል አሁን ይገባቸዋል። አልገባችሁም? እንጂ ሙስና ሀቅህን ለምሳሌ የሆነ ሰው ይዞብሃል ያንተን ንብረት ያንን ንብረት ሙስና ካልከፈልክ እንጂ የማታገኘው ከሆነ የሰው ንብረት ወደ አንተ ለማዞር አይደለም፣ ለአንተ እንድመሰክርልህ አይደለም። የራስህን ለማስመለስ ግን ካልከፈልክ እንጂ የማታገኝ ከሆነ ታደርገዋለህ። ይህ በሸሪዓ ክልክል አይሆንብህም። በህግ ሊያስቀጣ ይችላል። በሸሪዓ ክልክል አይሆንብህም። የሚገባህን ነገር ነው አይደለም። በቃ የሚገባህ ነገር ከሆነ እኮ ማግኘት ያለብህ ነገር ከሆነ ክልክል አይደለም። ጃሚዕ ነገር ነው የነገሩን። ኢላ ባጢል ወደ መጥፎ ነገር የማይገባህን ነገር ለማግኘት የሚከፈለው ክፍያ ሐራም ነው። ባጢል ላይ የማያደርስ ማግኘት ያለብህን ነገር ለማግኘት ግን ያለሱ የማታገኘው ከሆነ ትከፍላለህ። አተገባንም ባጢልና ገይረል ባጢል በለኩት በቃ ወአንሁ ረዲየላሁ ተዓላ አንሁ በጣም ሴንሲቲቭ እንደማለት ወአንሁ ረዲየላሁ ተዓላ አንሁ አን ነቢ ሰለላሁ ዐለይሂ ወሰለም አመረሁ ነብዩ ዐለይሂ ሰላቱ ወሰላም አዘዙት ምን ይሉናል? ኢዛ አዕጧ ማለ ሊተወሰለ ቢሂ ኢላ ሐቅን አው ሊየድፈዐ ቢሂ አን ነፍሲ ዙልመን ፈላ በእሰ ምንድን ነው ያሉት ዓሊሙ? ኢዛ አዕጧ ማለ አንድ ሰው ለሆነ አካል ገንዘብ ከሰጠ ሊተወሰለ ቢሂ ኢላ ሐቅን ሐቁን ለማግኘት የሚገባውን የራሱን ንብረት ለማስመለስ ገንዘብ ቢከፍ አው ሊየድፈዐ ቢሂ አነፍሲሂ ዙልመን ወይ ከራሱ ላይ በደልን ለመከላከል ያንን ነገር ካልከፈለ ንብረቱ ሊወሰድበት ነው። ያንን ሙስና ካልከፈለ አደጋ ሊደርስበት ነው። ከራሱ ላይ አደጋን ለመከላከል የራሱን ንብረት ለማስመለስ የሚያደርገው ክፍያ ችግር የለም። ወላ የኩኑ ረሽዋ ፊ ሐቅል ሙዕጢ የሚሰጠው ሰውዬ የሚሰጠው ሰውዬ ምን አልሰጠም፣ ሙስና አበላ። በሸሪዓ ራሺን ሲረግሙ ነብዩ እርግማን ውስጥ አይገባም ይሄ ሰው ከራሱ ላይ አደጋን ለመከላከል ቢከፍል ወይም የእሱን ገንዘብ ለማስመለስ ቢከፍል አልገባችሁም? የሚገባውን ነገር ሐቁን ለማግኘት ሙስና ቢከፍል ወይም የሚደርስበትን አደጋ ለመከላከል ሙስና ቢከፍል ሰጪው ሰውዬ አይረገም፣ ተቀባዩ ግን ይረገማል። ማድረግ አልነበረበትም ይሆነ ተግባባን። የማይገባንን ነገር ለማግኘት ግን ሙስና ከፍለን የምንገባ ወይንም ደግሞ የንግድም ይሁን እቃም ምንም ይሁን ምንም ይሁን የማይገባንን ነገር ለማግኘት ተቀዳሚ ሰዎች እያሉም ይሁን የማይገባንን ለማግኘት የምንከፍለው እሱ ሰጪም ተቀባይም ይረገማል። ወአንሁ ረዲየላሁ ተዓላ አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አመረሁ አዩጀሂዘ ጀይሽን በጣም የተዘበራረቀ ዓለም ውስጥ ነው የምንለው። ረሽዋ ራሺ ካልበላህ ራሱ ከስራ የምትባረርበት ቦታ እንደዛ እንደዘን እንት ቦታዎች አሉ። እዚህ አደገኛ አደገኛ ቦታ ያ ይጠብቃል። አላህ በጣም ብዙ ነገር አላህ ይጠብቀን። ዱዓ ማድረግ والله ሌላ አማራጭ የለም። በጣም በሙሐረማት የተከበበ ዓለም ውስጥ ነን። ወአን ረዲየላሁ ተዓላ አን ነብይ ሰለላሁ ዐለይሂ ወሰለም ብዛት አንድ ነገር ይሰራል ማለት ሐላል ነው ማለት አይደለም። ትንሹም ትልቁም የወጣውም የገባውም ሰርቶት እኛ እኛ ውስጥ የተለመደ ነገር በቃ የተግባባንበት ነገር ሐላል ነው ማለት አይደለም። ሸሪዓ እንደ ሪባ ማለት እንደ ሐላል እያየነው ነው عنه رضي الله تعالى عنه النبي صلى الله عليه وسلم الله ملائكته امره عززه عبد الله عمرو بن العاص ማለት ነው وعنه وعن عبد الله بن عمرو بن العاص ነው የምትመልሱት አመረሁ አዘዙት አዩጀሂዘ ጀይሸን ወታደሮችን እስቲ አዘጋጅልኝ አሉ ነብዩ አለይሂ ሰላቱ ወሰላም። ሙጃሂዲኖችን አዘገጃጃቸው የተለያየ የሚጫንም ስንቅ ትጥቅምን እያደረግ እስቲ አዘጋጃቸው። አዩጀሂዘ እንዳዘጋጅ አዘዙት። ጀይሸን ወታደሮችን እንዳዘጋጅ አዘዙት ነብዩ አለይሂ ሰላቱ ወሰላም። በምን እንዳዘጋጀ ነው የሚጫኑ ግመሎችን በመረት ፈረሶችን ምኖችን ምኖችን በማዘጋጀት ፈነከደትን ኢብል ግመል አለቀበት ግመሎች አለቁ ለእንትኖቹ የሚሆን ማለት ነው ለምኖቹ የሚሆን ለጀይሾቹ ለወታደሮቹ የሚሰጡ ግመሎች አለቁ እና ሌሎች ግመሎች ግን አሉ የዘካ ማለት ነው ለመሳኪኖች እዚህ የመጡ ገና ያልተሰጡ ወደ መሳኪኖቹ ያልተሰጡ ኢቢለስ ሰደቃ ተቀምጧል ፈአመረሁ ነብዩ አዘዙት አየእኹዘ እንዲይዝ አላቀላኢስ ሰደቃ ከሰደቃው ከተለያዩ ግመሎች እንዲጠቀም ነብዩ አለይሂ ሰላቱ ወሰላም አዘዙት። ፈነፈደት ልኢብሉ ግመል ግመሎች አለቁ ማለት ነው። ግመሎች አለቁ አይተነፈት ወነቀጠት ወልማዕና ነው አዕጣ ኩለ ረጅልን ጀመለን ለየሰው አንዳንድ ግመል እየሰጠ ባለበት ሰዓት ወበቂ ሪጃሉ ላመርኩ በለሁም የሚጫን የሌላቸው ሰዎች ቀሩ። ግመሉ አለቀ። ነብዩ ስጥ ስጣቸው ወደ ጀሃነም ለሚወጡት ሰዎች እነዚህን ግመሎች 30 40 መቶ ግመል እነዚህን ለሰዎች ስጣሉና ሰጡት። እየሰጠ ያለ ግመሎች አለቁ፣ ያልደረሳቸው ሰዎች ቀሩ። ስለዚህ ምን አሉ? ፈአመረሁ ነብዩ አለይሂ ሰላቱ ወሰላም አዘዙት። ምን አዘዙት? አላቀፋኢሊ አላቀፋ አላቀላኢስ ሰደቃ የሰደቃ ግመሎችን እንዲሰጥ ቀላኢስ ማለት የቀሎች ፕሉራል ነው። ቀላኢስ ማለት ቀሉስ ማለት ነው። ቀሉስ ማለት ወጣት ግመል ማለት ነው። ለጀገር ገና ያላረጀ ግመል ማለት ነው። ወጣት ግመል ወጣት ግመሎች ማለት ነው። እየመረጥክ ለጂሃድ የሚሆኑ ወጣት ግመሎችን ከሶደቃው ውስጥ እሰጣቸዋለሁ ነብዩ አለይሂ ሰላቱ ወሰላም አያኹደ እንዳዝ እንዲጠቀም እንዳድል አዘዙ። أي على قلائص الصدقة የሰደቃ ግመሎችን እያነሳ እንዲሰጥ ለነማን ጂሃድ ለሚወጡ ይሄ የሰደቃ ነው የዘካ ነው። فكنت ነበርኩ ይላል አብደላህ እብኑ አምር እብን አልዓስ آخذ البعير አንድ ግመል እይዝ ነበር ቢልበዒረይኒ ሁለት ግመል ልተካ ቦታው ላይ ኢላ ኢብል ሰደቃ ወደ ሰደቃ ግመል ሁለት ግመል ልተካ አንድ ግመል እያነሳው እሰጥ ነበር ይላል። ያ ማለት ምንድነው ነው? ነው አሁን የወሰዱት። እዚህ የሰደቃ ግመሎች አሉ። ከነሱ ውስጥ ወጣት ወጣቱን መረጡና ግመል ጠንካራ ጠንካራ ለጂሃድ የሚሆነውን ግመል አንዳንድ ግመል ሰጧቸው ለሰዎቹ ለቀሩት ላልደረሳቸው ይህን ሶደቃ ሲሰጡ ከሶደቃው አንዳንድ ነው አይደል ወሰዱት ኋላ ምን ሊመልሱ ማለት ነው በአንድ ግመል ሁለት ግመል በአንድ ግመል ሁለት ግመል ወደ ሶደቃው ሊመልሱ ማለት ነው ሪባ ይሆናል ይሄ ሪባ አይሆንም ማለት ነው በእንሰሳ ከኋላ የቀራ ነው ነበር አዘል ሐዲስ ወአፈሑ ልሐዲስ ሰነደን መትነን ወማዕነ በሑክም ይሄ ነው ተቀደም ከኋላ አንድ ግመል በሁለት አንድ ሐይዋንም በሁለት ሃይዋን መቀየር አይቻልም የሚል ሐዲስ ከኋላ ቀርተናል አይደል የማን ሐዲስ ነበር ከኋላ የቀረ ቅራት አለ ንገረኝ። የማን ነበር? ሰሙራ ነው አይደል? ከሰሙራ ሐዲስ ይሄንኛው ሐዲስ ነው። አሳሐል ሐዲስ ጠንካራው ሐዲስ ነው። የሚሰራበትም ሐዲስ ይሄ ነው። በእንስሳ ሪባ የለም። አንዲትም በግ በሁለት በግ አንድ ወንድ በግ ቢሰጥ በሁለት ሴት በጎች ወይንም ደግሞ በሁለት በሌሎች በአነስተኛ በግ ይሁን ምንም ይሁን አንድን በግ በሁለት በግ መቀየር ይቻላል። በዚህ ደሊል ማለት ነው። ፈአመረሁ ነብዩ አዘዙት አየእኹዘ እንዲወስድ አላቀላኢሲል አሰደቃ የሰደቃ ወጣት ግመሎችን እንዲወስድና እንዳድል ለቀሩት ሰዎች ቃል እንዲህ ይላል አምር አብደላህ እብኑ አምር ብን ልዓስ ፈኩንቱ ነበር አኹዙል በዒረ አንድ ወንድ ግመል እወስድ ነበር ቢልበዒረይን ሁለት ግመሎችን ልተካ ኢላ ኢብል ሰደቃ ወደ ሰደቃው ግመሎች ሁለት ልተካ አንድ እወስድ ነበር ይላል። ግልጽ ነው። ገብታችኋል? ሁለት የሚይዘው ከየት ነው? አንድ የሚይዘው ከየት ነው? አንድ ከሶደቃው አሁን የሶደቃ ግመሎች አሉ። ጅሃድ ሊወጡ ለተነሱት ሰዎች ለሙጃሂዲኖቹ ግመል ስላልደረሰለት ከሶደቃ ከነበሩ ከዘካ እንትኖች ግመሎች እያነሳ አንዳንድ ሰጣቸው። በእነዚህ ቦታ ምን ይተካል ማለት ነው? ለምሳሌ አስር ከሶደቃ አስር ግመሎች ወስዶ ከሆነ ስንት ይተካል ማለት ነው? ሀያ ግመሎችን ይተካል ማለት ነው። ላሪባ አለሀዛ በዚህ ላይ ሪባ የለም ማለትን ከዚህ እንረዳለን። እንስሳ በእንስሳ ማበላለጥም ዱቤ ማድረግም ይቻላል፣ ችግር የለም ማለትን እንረዳለን ማለት ነው። ሀዳፎል አኸር አሶሑም ይሄ ነው። ሚን ሐዲስ ሰሞራ ከሰሞራ ሐዲስ ይልቅ ይሄንኛው ነው ሶሒህ፣ ያንኛው አይሰራበትም። رواه الحاكم والبيهقي ورجاله ثقات መጀመሪያ ሪባ ማለት ሪባ የሚፈጠረው ወይ የመላሻ የነገራቶች ዋጋ መሆን አለበት ወይም ደግሞ የሚመገቡት መጥማት ሆኖ مكيل ና موزون መሆን አለበት። ይህንን ያደረጉት ጃሚዕ የሆነ እንትን ሲያወጡ ማለት ነው። rule ሲያወጡ ከሐዲሱ ላይ ያወጡት rule ፉቃዎች ምንድነው አንድ ነገር የነገራቶች ዋጋ መሆን አለበት። አንድ ወይም ደግሞ የሚመገቡት ነገር ሁሉ የሚሰፈርና በሚዛን የሚቀመጥ መሆን አለበት። ይሄ ከሆነ ብቻ ነው ሪባ ያለበት። ከዛ ውጭ አለ ሪባ የለበትም ማለት ነው። ተግባባናል። በስጋው ላይ ግን ሪባ አለ ይላሉ። ስጋው ያነሆ መውዙን መውዙን ስለሆነ ይላሉ። እንሰሳ ግን መኪልም አይደለም መውዙንም አይደለም። አልገባችሁ? እንስሳ መውዙንም አይደለም። ሚዛን በሚዛን ለክተን ነው በግ በስፍርም አይገባም። ስለዚህ እነሱ መኪልና መውዙን የሚለውን አውጥተዋል። ከሐዲሱም ደግሞ የወጣው ይሄ ነው። ደሊል አላቸው። ለዚህም ራሱ ነብዩ ሲናገሩ ከኋላ ሪባ አለበት ያሉት ነገር ወይ ይሰፈራል ወይ ደግሞ ይመዘናል። እናም ደግሞ መጥዑም ነው። እነዚህን ማሟላት አለበት። አንድ መውዙን የሆነ ነገርና መጥዑም የሆነ ነገር ወይንም ደግሞ መኪል የሆነ ነገርና መጥዑም የሆነ ነገር ማለት ነው። ስጋ መጥዑምም ነው መውዙንም ነው። ስለዚህ ማበላለጥ አይፈቀድም ይላል። ሪባ አለበት ነው። ከዛሊከ እንጀራ فأمره أن يأخذ على قلاء የግልጽ ነው። ረዋሁል ሐኪም ወልበይሐቂ ወሪጃሉሁ ሲቃት ሪጃሎቹ رجاله ثقات ሪጃሎቹ ሲቃት ተቀባይነት ያላቸው ሰዎች ናቸው። ግልጽ ነው። ተግባብተናል። وعن ابن عمر رضي الله تعالى عنهما قال وعن عبد الله بن عمر رضي الله تعالى عنهما قال نهى رسول الله صلى الله عليه وسلم يا الله መላእክተኛ ከልክለዋል አኒል ሙዛበና ሙዛበናን ከልክለዋል። ሙዛበና ማለት ምን ማለት ነበር? ዛፍ ላይ ያለውን መሬት ላይ ባለው መሸጥ ማለት ነው። ሙዛበና ከልክለዋል። አየቢዓ አየቢዓ ተመረ ሐኢጢህ አንድ ሰው أن يبيع ሊሸጥ ተመረ ሐኢጢህ ሐኢጥ ማለት አታክልት ቦታ ማለት ነው። አታክልቱ ቦታ ላይ ያለውን ፍሬ ሊሸጥ إن كان نخلا نخل ከሆነ ቢተምሪን በተምር ሊሸጠው كيلا በስፍር ማለት ነው። ወኢንካነ ከርመን ከርመ ከሆነ أن يبيعه ሊሸጠው بزبيب በደረቁ በዘቢብ كيلا በስፍር ወኢንካነ ዘርአን ዘርዕ ከሆነ አየቢዓሁ ቢከይልን በስፍር ሊሸጠው ቢከይል ጣዓምን በሚመገቡት ወይንም ደግሞ አድርዕት በሆነ በስፍር ሊሸጠው ነሃ አን ዛሊከ ኩልህ ከዚህ ሁሉ ነብዩ አለይሂ ሰላቱ ወሰላም ከልክለዋል። ይህ ማለት ነክል ከሆነ ነክል የምን ዛፍ ነው? የተምር ዛፍ ነው አይደል? እነክሉ ላይ ምን ምን ምን የሚባል ይሸጣል? ሩጦብ ሩጦብን በምን መሸጥ ማለት ነው? አሁን ነክሉን ዛፉን አይደለም የሚሸጠው ዛፉ ላይ ያለውን የምትፈልጉት እዚህ አየቢአ ተመረ ሐኢጢ የአታክልቱን ፍራፍሬ ሊሸጥ እንካነ ነክለን ነክል ከሆነ ነክል ላይ ያለውን እሸት ቢተምሪን በደረቁ መሬት ላይ ባለው በስፍር ሊሸጥ እዛ ላይ ያለው ግምት ነው። ይሄ እዚህ ነክል ላይ ያለው ሩጦ እሸት አንድ ኩንታል ይሆናል ይልና ይገምታል። መሬት ባለው በአንድ ኩንታል ይሰጠዋል፣ ያንን ይወስዳል ማለት ነው። ይህን ከልክለዋል ነብዩ አለይሂ ሰላቱ ወሰላም። إلا بيع العرايا exceptional የሚወጣለን እንቀረዋለን። ተጓልተናል። وإن كرما كرم ከሆነ ደግሞ ዛፉ ነው ዛፉ አይደለም የሚሸጠው። ዛፉ ላይ የዘቢብ እሸቱ ምንድን ነው የሚባለው? وإن كان ከሆነ አታክልቱ كرما كرم ከሆነ ወይንም ዘቢብ የሚወጣለት ዒነብ ያለበት ማለት ነው። ያ ከሆነ አየቢአሁ ዒነቡን ሊሸጠው ቢዘቢብን በዘቢብ ሊሸጠው ከይለን በስፍር ዘቢቡ መሬት ላይ ያለ ነው፣ ደረቁ ነው። እሱም በኩንታል ይለካል እዚሁ አለ። ያንኛው ግን ዒነቡ መለካት አይቻልም። እምን ላይ ስለሆነ ከርሙ ላይ ዛፉ ላይ ስላለ፣ ስለዚህ ዛፉ ላይ ያለውን መሬት ላይ ባለው ማለት ነው። ነኽልና ከርም ዛፎቹን የቀራላችሁ ዛፎቹ አይደሉም የሚሸጡት። ነኽል ሲል ምን ማለት ነው? እዚህ ቦታ ላይ ሩጦም ማለት ነው። ከርም ሲል ምን ማለት ነው? ዒነብ ማለት ነው። ልዘርጋችሁ ነው እሱ ወኢን ካነ ዘርአን አዝርዕት ከሆነ ደግሞ አየቢዓሁ ሊሸጠው ቢከይሊ ጣዓምን ከሚበላ ወይንም ደግሞ ከእህል መሬት ላይ ባለው በተወቃው በተሰበሰበው ለክቶ ማለት ነው። እዚህ መሬት ላይ ያለ ይሄ ስንዴ ቢወቃ ምን ያክል ይሆናል? አስር ኩንታል ሊሆን ይችላል ብሎ መሬት ላይ ባለው አስር ኩንታል ያንን ሊገዛ ቢሰጠጥ ማለት ነው። አይቻልም። ለምን? ምን ስላለበት ምን ስላለበት ነው? መጠኑ አይታወቅም። ማሪ ላይ ይመጣል ወይ ይሄንኛ ይበልጣል ወይ ያንኛ ይበልጣል። እኩል ሆኖ ቢገኝ እንኳን ራሱ አይቻልም። ለምን? ጥርጣሬ ራሱ አደጋ ነው። አደሙል ዒልሚ ቢልሙማሰላ ከሐቂቀት ሙፋበላ ይላል። الجهل بالمماثلة كحقيقة المفاضلة وعن سيد بن ابي وقاص رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم نبينا عليه الصلاه والسلام سمعت وسئل عن اشتراء الرطب رطب መግዛት እንዴት ነው ቢተምር በተምር እንዴት ነው አላቸው ነብዩን عليه الصلاه والسلام የተለያየ ሐዲስ ነው የመሰለው ወሱኢለ አን ኢሽቲራእ ሩጠብ ቅድም ምን ብሎ ነበር የጠቀሰ ይሄን ምን ብሎ ነበር የገለጸ ይሄን የሚገባችሁ አይደለም ማለት ዝም ብላችሁ ወሱኢል አን ኢስራኢ ሩጦብ ሩጦብን መግዛት ቢተምር በተምር መግዛት እንዴት ነው ብለው ጠየቋቸው። እላይ ነክል ነበር ያሉት። ነክል ማለት ዛፉ ነው። ከርም ማለትም ዛፉ ነው። ዛፉም በዘቢብ ወይንም ደግሞ ነክሉን ነክሉን በተምር ከርሙን በዘቢብ ማለት አይደለም። ዛፉ እንዳይመስላችሁ። نخل ማለት ምንድን ነው የተፈለገው ብዬ ሩጦ ሩጦድ ነው፣ እሸቱ ነው የተፈለገው። በዘቢብ كرم ን ማለት ምን ማለት ነው? كرم ማለት ምን ሆኖ ዛፉ ነው። عنب ብላችሁ ነው የምትወስዱት። كرም ኡ ላይ ያለውን عنب ነው የምትወስዱት። እና ነብዩ አለይሂ ሰላቱ ወሰለም وسئل ተጠየቁ አን ኢሽቲራኢ ሩጦ እሸትን መግዛት بتمر በተምር እሸቱን ብንገዛት የሚል ጥያቄ ተጠየቁ። رطب ማለት የተምር እሸት ነው። እሸቱን በደረቁ ማለት ነው። እሸቱን በቆሎ በደረቅ በቆሎ ማለት እና ፈቃል እንዳሉ ነብዩ አለይሂ ሰላቱ ወሰለም አይንቁሱ ሩጥቡ ኢዛ የቢሰ አሉ እንደ ሲደርቅ ሩጥቡ ይጎላል አይደል እንዳሉ ማወቅ እንፈልገው አይደለም እዚህ ቦታ ላይ አይደል እንደ ኢስባት ነው ጥያቄ አይደለም ማለት ጥያቄ ምልክት አለበት አይንቁሱ ሩጥቡ ኢዛ የቢሰ እንደ ሩጥብ ሲደርቅ ይጎላል አይደል ካልሆነ አዎ አሉ አዎ ይጎላል ትክክል አዎ ይጎላል አሉ ፈና አን ዛሊክ ነብዩ አለይሂ ሰላቱ ወሰለም ከዚህ ድርጊት ተቆጠቡ ብለው ከለከሏቸው። ስለዚህ እሸቱን መቶ መቶ ኪሎ ደረቁን መቶ ኪሎ አድርገን ቢሻሻጡ ምን ሊፈጠር ይችላል? ኋላ ሩጦቡ ወደ ተምርነት ሲቀየር ወይ ዘጠና ወይ ሰማንያ ኪሎ ግራም ሊሆን ይችላል። ይጎድላል፣ እርጥቡ ሲደርቅ ይጎድላል። ስለዚህ እይብ ባለበት ማለት ነው። ቃሉ ነዓም አዎ ይጎድላል፣ ለጥቡ ይጎድላል፣ ትክክል ነው አሉ። ፈነሃ አን ነቢዩ ዓለይሂ ሰላቱ ወሰላም ከለከሉ። ረዋሁል ኸምሳ ወሰሐብ ብኑ አልመደኒ ወትርሚዚ ወብን ሒባን ወልሐኪም እነዚህ ሁሉ ከልክለዋል። ይህንን ድርጊት እሸትን መሬት ላይ ባለው በደረቁ መሸጥ ክልክል ነው የሚሆነው። ለምን? እሸቱ በሚደርቅበት ሰዓት ከደረቁ መጠን ይጎድላልና። እንደዛ ከሆነ አበላልጠን ብንሸጥስ አጋጣሚ ገምተን እሸቱን በለጥ ብናደርገው ኋላ ሲደርቅ ይጎድላልና ብለን አሁንም ራሱ ሙማሰላውን አለማወቅ ከሐቂቀትን ሙፋደላ ነው፣ አይፈቀድም፣ አይቻልም። ምን ማድረግ አለብን ማለት ነው? ደረቁን እንሸጥና እርጥቡን መግዛት ማለት ነው። ይሄን ደግሞ በበይ አልአራያ ፈቅደዋል ነብዩ አለይሂ ሰላቱ ወሰለም ላይ ሸጥ ያክል ይናያለን። አሃ አይጋጭም። እዛ እኮ ሙባይዓ መሻሻጥ እኮ የለም መሻሻል እንዴት ፌመልን እንሰጣለን። የአጋጣሚ ኋላ ሊጎል ይችላል። አንተ إعطاء ነው አይደል? ይሄ مبايعة አይደለም። አንተ የሆነ ثمن ተቀብለ አንተ የምትሰጠው ነገር አይደለም። ይሄንኛው ይጎላል፣ ይሄንኛው አይጎላል። ቢያንስ ወይ ምን ምን ሊመጣብህ ይችላል? ወይ ካንተ ይሄዳል አይደል? ወይ ካንተ ይሄዳል ነው የምንለው። ስለዚህ ምንድን ያለው ነው ያለበት ጥቅም አለው። እንደውም ለአንተ ለሰጪው ጥቅም አለው። ወደ ምስኪኖች ሂዶልህ ከሆነ ማለት ነው። ምክንያቱም የሚጎላ ያንተ እንጂ እነሱ አይደለም። አንድ አስረኛውን ከሱ ላይ ወይንም ደግሞ አምስት وسق የሚሆን ከዛ ላይ ስትሰጥ ሲደርቅ ያንተ ሊጎድል ይችላል። خرص ን ፈቅደዋል። ከ خرص ኡ በኋላ ደግሞ የአንተ ፈቃደኝነት ነው ወሳኙ። የግድ خرص አድርግ አትባልም። خرص ን ስታደርግ ተቀብለው ከሆነ ማሻአላ፣ አይ ሲደርስ ብቻ ነው የምሰጠውም ካልክ ማሻአላ። ስትሰጥ አንተ ከዛ የምትቀበለው ثمن የለም። የተከለከለው ثمن ና مثمن ሲሆን እነሱ የሆነ ነገር ሰጥተው አንተ የሆነ ነገር የምትሰጥ ከሆነ ክልክል ይሆንብሃል፣ ይበላለጣል ስላለ ይህን ሰደቃ ነው። እንደውም ከአንተ ይሄዳል እንጂ ምንም አይደለም። ሪባ የለበትም። የዛን ሰዓት እኮ ራሱ አልጀህሉ ቢልሙማሰላ ከሐቂቀቲል ሙፋደላ እኩት ደርቆ እኩል ሊሆን ይችላል ላይሆን ይችላል የሚለውን ራሱ መሆን አለመሆኑን አለማወቁ በትክክል እንደተበላለጠ ነው የሚሉት ስለማለት የዛን ሰዓት ራሱ አላየቂንን አታውቅም። ይሄን ሲደርቅ ሊጎልም እኩል ሊሆንም ሊያል እንትን ሊልም ይችላል ሊገልጽም ይችላል ማለት ሰማኝ ቃዒዳቸውን አልጀህሉ ቢል ሙማሰላ ከሐቂቀትል ሙፋደላ ራሱ በግምት መሬት ላይ ያለን እንኳን እርጥብና ደረቅን አይደለም መሬት ላይ ያለን ነገር የተቆለለን ነገር ከይሉ በሚታወቅ ነገር መሻሻት አይቻልም። የአጋጣሚ ይሄም 10 ኪሎ ግራም ነው ያንኛውም 10 ኪሎ ግራም ነው ስንለካው እኩል ሆኖ ብናገኘው እንኳን حرام ነው ክልክል ከዛም በኋላ ነው ሁለቱም ከተለካ በኋላ መሻሻቱ አሁን ነው በይዑ ትክክል ይሆናል። ከዛም በፊት ግን ሐራም ነበር። ሆኖ ቢገኝ እንኳን ራሱ አይቻልም። ለምን መጀመሪያ በበይዕ ሰዓት አልጀህሉ ቢልሙማሰላ المفاضله ልሙፋበላ في الفقهاء وأنا ابن عمر رضي الله تعالى عنهما أن النبي صلى الله عليه وسلم نهى النبي عليه الصلاة والسلام كلكلوال عن بيع الكالئ الكالي إدان بإدا مشيت كلكلنو بلوان يعني الدين بالدين إدان بإدا كالئ بالكالئ مالت يعني مالتم ترجموا بليل عربية الدين بالدين إدان بإدا مشيت كلكلنو بلوان النبي عليه الصلاة والسلام إدان بإدا مشيت ቃለ ፊ ኒሃያ ኒሃያ ላይ ምን ይላሉ? አየስተረ ረጅሉ ሸይአን ለአጀል አንድ ሰው የሆነ ዕቃ ይገዛል እስከሆነ ቀን ድረስ ወይንም የዛሬ ወር እከፍልሃለሁ ብሎ ገዛ። ፈኢዳ ሐለል አጀሉ ያ ወር ሲደርስ ወሩ ሲደርስ ለመጅድ ማይቅበሪ የሚከፍለው ነገር አጣ። ፈየቁሉ ቢዕኒህ ለአጀል አኸር እስከ ሌላ ጊዜ ድረስ ሽጥልኝ ቢዚያደቲ ሸይኢን ሌላ በመቶ ብር ተገዛዝተው ነበር ቀጣይ ወር ድረስ በረመዳን እከፍልሃለሁ መቶ ብር ሽጥልኝ አለ። ረመዳን ደረሰ አጣ። አይ በቃ እሺ እስከ ረቢዕ አድርግልኝ 150 ብር እሰጣለሁ አለ። ክልክል ነው። እዳን በእዳ ሸጠ ነው እንጂ የምንለው እቃውን አይደለም የምናየው ነው የሚለው። እዳን በእዳ እንደሸጠ ነው የሚታየው። የመቶን ብር እዳ እንደገና በ150 ብር ገዛው ነው የሚባለው። እቃውን አይደለም የምናየው ነው የሚለው። ይህን ከኋላ እንቀጥናል። ከኋላ ቀጥናል ራሱ አልገባችሁም? አልገባችሁም? ሪባ ያመጣል ይሄ እዳውን በእዳ ደግሞ ሲሻሻጥ ምን መሆን አለበት? ወይ ጠጋ አድርግልኝ ይህንኑ መቶ ብር ኋላ እሰጥሃለሁ ነው ማለት ያለበት። እቃውን መቶ ብር በረመዳን እከፍልሃለሁ ብሏል። በረመዳን እከፍልሃለሁ መቶ ብር ይግዛ። እሺ ረመዳን ደረስ። ረመዳን ሲደርስ የሚከፍለው አጣ፣ መቶ ብር የለውም። አይ በቃ ረቢዕ ድረስ አቆይልን፣ ስንት እከፍልሃለሁ? መቶ ሀምሳ ብር አድርግልሃለሁ። እቃውን ሳይሆን የምናየው የቱን ነው የምናየው አሉ። መጀመሪያ ይሄ ሰውዬ ብር ነው ያለበት። ብር ነው ያለበት እቃው የለም ብር ነው ያለበት ይሄንን ብር ከመቶ ብር ወደ መቶ ሀምሳ ብር አሳድገው አዛ ሪባ ሪባ ይሆናል ነው የሚሉት አደይን ቢደይን እዳን በእዳ መሸጥ ማለት ነው ራሱ ይሄ የሚሸጠውና የሚያሻሽለው ነገር መጀመሪያ እዳ ነው መቶ ብር ላዩ ላይ እዳ ነው አሁን የሚገዛው በእዳ ነው እዳን በእዳ መሸጥ ይባላል ይሄ መመሰሉሁ ፊ ኒሃያ አልገባችሁም رواه إسحاق والبزار بإسناد ضعيف زجبوتا وإذا وقع كاس وإذا وقع يهي نكستت كتكستت فصار البيع باطلا بيع باطل نو أي من السبل سبل السلف صاحب سبل السلف مثال ሌላ አይ ሌላ ሌላ ካሊድ ልካሊ ተፈተነ ምን ማለት ነው ካሊድ ልካሊ እዳም በእዳ መሸጥ ሁለቱም የሚሸጠውም ነገር ዋጋውም ምንድናቸው ማለት ነው ሁለቱም እዳ ናቸው ሁለቱም እንዴት የተጎዳን ለመቀየር እንደዚህ ሚዛን በራሳችን አአ ማለት በዚህኛው እንዳንስተህ ብቻ እንደ አምስት ኪሎ ግራም ትሆናለች። ይህንንም አንስተህ ቀረብ ትላለች ምናምን ነገር ብለን እንደዚህ በግምት እንደዚህ አወዳድረን ላ አይቻልም። ወይ በከይል መታወቅ አለበት ወይ በሚዛን መታወቅ አለበት ወይ በሚዛን መታወቅ አለበት። የአንተ ሚዛን የተለያየ ግምት ነው። ያንተ የተወሰነ ብዙ ነገር መካከል ላይ የሚጥለው ነገር አለ። ትክክለኛ የሆነ ሰው ግምት አንገምትም። ሁለት ተመሳሳይ ነገሮችን ተመሳሳይ አምስት ኪሎ ግራም አምስት ኪሎ ግራም አናደርገው። አንዱ አራት ነጥብ አምስት ሊሆን ይችላል፣ አራት ነጥብ ሰባት ሊሆን ይችላል፣ አራት ነጥብ ስምንት ሊሆን ይችላል። እዚች መካከል ላይ ያለችው ነጥብ ራሱ በጣም ክልክል ነው። በዛው በሚዛኑ መስተካከል አለበት ወይንም በስፍሩ መስተካከል አለበት። ቢልከይሊ والميزاني نو مجمعنا موثن يالبس راسو هلتكم قمتوك مستطعكم الجهل بالمماثلة كحقيقة المقابلة قدات Yeah. ጉዳት ያለበት ቢኖር ጉዳት ያለበት ነው የተጎዳውን ባልተጎዳው ምን እንሰሶችን ይቻላል እንትን ካለለ አይ በቃ ይሄንኛው የተጎዳ ግመ በግ ስለሆነ እንሰሶችን ስለልከው የተጎዳ በግ ስለሆነ ረደው እናንተ ተጠቀምበት ይችኛቱን ሌላ አርባት ይችኛቱን በግ እንስጠይ ችግር የለም ማበላለጥም ይቻላል ምንም ማድረግ ይቻላል ታታ የለም ተነጋገርናለን ይገባል። በገንዘብ ነው የምትወስደው፣ በብር ነው የምትወስደው፣ በብር ነው። ግን አንተ ቅርጻ ላይ ምን አለ መሰለህ አፈውት መባባል ነገር ከሌለ ቅርጻ ላይ ሚዛን ቢመዘን ይበላለታል። እኩል አይደለም። ይህ ማለት አፈውት የሚባል የሚባባል ነገር አለና ነው እንጂ ስጋውን በስጋው ብትቀያየር ሪባ ውስጥ ነው የምትገባው። ይሄንኛውን ቁልል ስጋ በዚህኛው ቁልል ስጋ የግድ ሁለቱም መመዘን አለበት። ውስጥ ላይ ራሱ ቢያንስ ስጋው ራሱ ተበጥሮ ከንተም አጥንቱ ራሱ መለየትም አለበት። ምክንያቱም አጥንቱ ራሱ አደጋ ውስጥ ነው የሚገባው። ስለዚህ ስጋን በስጋ ከመግዛት አንድ በገንዘብ መግዛት ነው ለኛ ለመዳን ከሪባው ማለት ነው። ስለሆነ በቅርጫ የሚደረገው ስትከፋፍለው 12 ቦታ የሚሆን 7 ቦታ የሚሆን ስትከፍለው 12ቱም ተመጣጣኝ አይሆንም። ሁለቱ ራሱ ሊለያይ ይችላል መካከል እኛ ግን ገንዘብ አዋጥተን በገንዘባችን ነው የምናገኘው አይደል? ሊበላለጥ ይችላል መጠኑ። አፈው ተመባበል ብቻ ነው ያለው እሱ ላይ ያለው ሪባ የሚባል ነገር የለም። ሪባ አይደለም እሱ ላይ ምክንያቱም ዋጋና መቢዕና ሰመን የሚባል ነገር አይደለም እያወዳደርን ያለው እያወዳደርን ያለ ነው ሲከፋፈል ለሰዎቹ የሰዎቹ ሀቅ ይበላለጣል ነው የምንለው። ተባባን አይደል? ሪባ ውስጥ ሳይሆን ወዳን ወደ ሌላው ሰው ወደ ተወሰኑ ሰዎች ሀቁ ሊሄድ አይችልም ወይ ነው ጥያቄው። ሪባ የሚባል ነገር ዝላ እናነሳው ምክንያቱም ስጋውን የምንቀበለው ገንዘብ ከፍለን ነው። ገንዘብና ስጋን ደግሞ ማበላለጥ ይቻላል። ምንም አይደለም። ስጋ በስጋ ከሆነ ግን